ይህ ራዲዮ ነጃሽ ሙስሊም ሙስሊሞች ድምፅ ነው። ቀጥሎ የታሪክ አምዳችን ክፍል ሰላሳ ሁለት ትረካ ይቀርባል። በዚህ ትረካ በኢማሙ ዙሪያ የተነገሩ አፈ ታሪኮች ይቃኛሉ። መልካም ቆይታ። ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 32 ረካ በ1535 አጼ ልብነ ድንግል ኢማሙን ለመውጋት ለፖርቹጋል የእርዳታ ጥሪ አቀረበ። በ1509 በሞግዚቱ ንግስት ሌኒ ወደ ፖርቹጋል የተላከው ልዑክ ዘግይቶ በ1520 መድረሱን ቀደም ብለን ጠቅሰናል። ሆኖም ንግስት እሌኒ የላከቻቸው ልዑካን ከፖርቹጋል ሲመለሱ አጼ ልብነ ድንግል ራሱን ችሎ በመግዛት ላይ ነበር። ንግስቲቷም ወደ ጎጃም ጡረታ ወጥታ ነበርና እዚያው በ1522 ሞተች። አጼ ልብነ ድንግል የሞግዚቱን ፖሊሲ በመቃረን ከፖርቹጋል ለተመለሰው ሎክ እውቅና አልሰጥም ብሎ ቆይቶ ነበር። በአርሜናዊው ማቴዎስ የተላከው ልዑክ እንዲሁ እስከ 1526 ቆይቶ ማቴዎስም በደብረ ቢዛን ገዳም ሞተም። ኢማም አህመድ በዘመቻው አጼ ልብነ ድንግልን አንበርክኮ መላዋን ኢትዮጵያ በቁጥጥር ስር ከዋለ በኋላ አጼው በአውሮፓ ክርስቲያኖች ታግዞ ሙስሊሞችን መደምሰስ ይገባል የሚለው የንግስቲቱ ፖሊሲ ትክክል መሆኑን ተረዳም። እናም በመጀመሪያው ልዑክ ውስጥ ተሳትፎ የነበረውን ጆን በርሙዴዝ በ1535 ወደ ፖርቹጋል ላከው። አጼ ልብነ ድንግል በላከው ደብዳቤ ስለ ማቴዎስ እንዲህ ብሏል። ስለ በጠየቁ ጊዜ ከእርሶ አገር እንደተመለሰ በኢትዮጵያ ምድር ሲደርስ በደብረ ቢዘን ገዳም ሞተ ሲሉ ነገሩኝ። ይህን ሰው በአምባሳደርነት የላኩት እኔ ሳልሆን በሞግዚትነት አገሩን ትመራ የነበረችው እቴጌ እሌኒ ነበረች። ለፖርቹጋሉ ንጉስም ሙስሊሞችን ለማጥፋት እንዲችል ጥያቄ አቀረበ። ስለዚህም እነዚህን በሁለታችንም የግዛት ጠረፍ ያሉትን እስላሞችና አይሁዶች ለመውጋት ማናቸውንም እርዳታ ሰጣለሁ። ይልቁንም ሁለታችንም ክርስቲያን በመሆናችን ይህችን ሃይማኖታችን ለመከላከል የሁለታችን ዝምድና አስፈላጊ ነው። ወደፊት ከግብፅ ንጉስም ከሌላም አምባሳደርም ሆነ መልእክተኛ እንዳልቀበል ምላለሁ። ደግሞም ይበልጥ የማዝነው ከነዚህ ከአውሮፓ የክርስቲያን ነገስታት ጋር መራራቃችን ነው። በግዛት ወሰን አንድ የክርስቲያን ንጉስ ቢኖር ኖሮ በደስታ ከእርሱ ጋር በጓደኝነት እንኖር ነበር። በእግዚአብሔር እርዳታ እነዚህን እስላሞች ለመውጋት ወደ ኋላ እንዳትል። እኔም በበኩሌ ሰውም ወርቅም ስንቅም በብዙ ለመስጠትና ለመርዳት ተስፋውን አረጋግጣለሁ። ይህ ሁሉ ሰውና ወርቅ በእኔ ዘንድ እንደ ባህር አሸዋ እንደ ሰማይ ከዋክብት የበረከተ ነው። ለጊዜው በጣም የሚያስፈልገኝ ሐር፣ ከቡዝ፣ ጠመንጃ፣ ታላላቅ መድፍ የሚሰሩ ሰራተኞች ናቸው። ወንድም ወንድሙን እንዲረዳው እንደሚችል አንተም በማንኛውም ነገር እርዳኝ። የእግዚአብሔር ሰላም ሁልጊዜ ከአንተ ጋር ይሁን። በቅዱስና በፍቅር ክንድ ስሜት ሳለመሃለሁ። አፄ ለድንግል ድንግል ሙስሊሞችን ለመውጋት ይህንን ደብዳቤ ቢጽፍም እርዳታው በሕይወት አለ ሊደርስ አልቻለም። ኢማም አህመድን በማምለጥ ከቦታ ቦታ ሲሸሽ ቆየም። በመጨረሻም ሸሽቶ በተደበቀበት በትግራይ ደብረ ዳሞ ገዳም በሴፕቴምበር 21540 ሞተ። በዚያውም ተቀበረ። በኢትዮጵያ ኢማም አህመድን አስመልክቶ የተለያዩ የተሳሳቱ አመለካከቶች ተነስተዋል። አንዳንዶቹ ሆን ተብለው የተፈጠሩ ናቸው። አባቱ መነኩሴ ነው ተብሏል። በተለይ በቤተ ክህነት አካባቢ የተጻፈው አንዳንዱ ልብ ወለድ ተረት መሆኑ ሊታወቅ ይገባል። የኢማም አህመድ ታሪክ በተረት ስለመደባለቁ ተክለ ጻድቅ መኩሪያ እንኳን እንዲህ ሲሉ ጽፈዋል። ስለ አህመድ ልደትና እድገት በእኛ ዘንድ በሁሉም ጽሁፍ ላይ ሳይሆን በአንዳንድ ክፍል የተጻፈው እንዲያው እንዳለፈው ልብ ወለድ ታሪክ ነው። ተረቱ ኢማም አህመድ የተወለደው ሸምስያ የተሰኘች እናቱ ከመነኩሴ ጋር ባደረገችው ግንኙነት እንደሆነ ይተርካል። አንድም ሀያል የሆነው የክርስቲያን ደም ስላለበት ነው፣ አሊያም የሙስሊም ጀግና የለም እንደማለት ነው። ተክለ ጻድቅ መኩሪያ ኢማም አህመድ ከመነኩሴ የተወለደ የሚለውን ተረት ካጣጣሉ በኋላ እንዲህ ሲሉ ጽፈዋል። ኢማም አህመድ የመነኩሴ ልጅ አለመሆኑን ከታሪክ ለገስ መረዳት ይቻላል። እንዲህ ይላል። በአቄል እብነ ድንግል ላይ በኢብራሂም ልጅ በአህመድ እጅ የጠፋው ጥፋት ይላል ታሪከ ነገሥት ገጽ ስምንት እጅግ የሚገርመው አብዛኛዎቹ ጸሐፊዎች የኢትዮጵያን ታሪክ ሲጽፉ ሙስሊሙ ጥፋተኛ አድርገው ለማቅረብ በማለም ከርሱ ይጀምራሉ። ከኢማም አህመድ በፊት ስለነበሩ ተጨባጭ ምንም በትክክለኛ ሁኔታ ሳይተርኩ ኢማሙን ጸባጫሪ ለማሰኘት ሰርተዋል። የኢትዮጵያ ታሪክ በአስራ ስድስተኛ ክፍለ ዘመን የጀመረ ይመስል ያለፈውን የዘመናት ጭቆናና በደል እንዳልነበረ ሊነግሩን ይሻሉ። በእውነት ካየነው አብዛኛው ጭቆናና ግፍ በሙስሊሙ ላይ የነበረው ከኢማም አህመድ በፊት ነበር። የእሱ ትግልም ብሶትና ቁጭት የወለደው ነበር። ሆኖም በእርሱ ላይም የተሳሳተ ግንዛቤ ፈጥረዋል። በተለይ በቤተ ክህነት አካባቢ የተጻፈው በበርካታ ተረቶች ተሞልቷል። ተክለ ጻድቅ መኩሪያ እንዲህ ሲሉ ጽፈዋል። የግራኛ ዓመት ትውልዱ አነሳሱና ወረራው በክርስቲያኖቹ ኢትዮጵያውያንና በእስላሞቹ በኩል ያለው አተራረክ ፈጽሞ የተለየ ሆኖ ይገኛል። ምንም እንኳን የጻፉት ወገኖቹ ቢሆኑም ታሪኩንም ቢያጋንኑትም ስለ ትውልዱና ስለ አነሳሱ ከኛ ተረት ከሞላው ታሪክ ይልቅ የእነርሱ በአብዛኛው ጊዜ ደረቅ ታሪክ የያዘው ጽሑፍ እንደሚታመን የምንገነዘበው የሁለቱንም አይነት አተራረክ ለመመልከት ወደ ጽሑፉ ስንገባ ነው። ነው። ኢማሙ ግዙፍ ልዩ ፍጡር ስለሆነ ነው ለማለት እንዲመች ስብዕናው ልዩ ፍጥረት ተደርጎ ተስሏል። ተክለ ጻድቅ መኩሪያ እንዲህ ሲሉ ጽፈዋል። ይህ አተራረክ ግራኛ አህመድ ቁመናው ከመጠን ያለፈ ጎራዴው አርባ ክንድ ጦሩም አርባ ክንድ ነበር። ትልቅ የድንጋይ ቋጥኝ በቀላሉ ይወረውራል ከሚሉት ህዝባዊ የተረት አነጋገሮች ጋር የተመሳሰለ ነው። ጎንደር ከተማ አቅራቢያ በእንፍራዝ ውስጥ ሰንደባ ኢየሱስ ደብረ ሐሊም የሚባል የሚያስደንቅ በጥርብ ድንጋይ የተሰራ መቅደስ አለ። በዚህ ዓመት ለጉብኝት በሄድኩበት ጊዜ በቤተ መቅደሱ ውስጥ ሶስት ሜትር ቁመት ያለው ወፍራም ድንጋይ ተጋድሞ የሚታየውን መምህሩ ግራኝ በእጁ ወርውሮ ቤተክርስቲያኑ የመታበት ነው ሲሉ በቁም ነገር የተናገሩት ትዝ ይለኛል። እንዲሁም በሸዋም በብዙ ወረዳ ከፍ ያለ ደንጊያ ግራኝ ወረወረው ወይንም ፈረሱ ያሰረበት ነው ከሚባሉት ጋር የተመሳሰለ ነው። ይህ ሁሉ ተረት የተፈጠረበት ምክንያት ተሸናፊውን ክርስቲያን ሕዝብ ስነ ልቦና ለመጠገን ሲባል ነው። በመሳሪያ ኃይል ስለበለጠን ነው። እንዲሁም በወንጀላችንም ምክንያት እግዚአብሔር የላከብን ቅጣት ነው ተብሎ ተጠርቋል። ይህም ለዘመናት ባደረሱት ወረራና ጭፍጨፋ ሳይሆን በግል ሕይወታቸው አምላክን አለመታዘዛቸው ውጤት ነው ብለው ጽፈዋል። ይህም ሰዎች ለምን አመፁ ብለው እንዳያስተነትኑ ለማድረግ የተፈጠረ ተረት ነው። ህዝባዊ አመፁንም የማስረሳት አንድ ዘዴ ነው። ሙስሊሙ ከክርስቲያኑ መንግስት ጋር ያደረገው ትግል በ16ኛው ክፍለ ዘመን የተጀመረ ያህል የታሪክ መጽሐፍት ጎላ አድርገው ለህዝብ ነግረውታል። ይህ መስተካከል አለበት። ተክለ ጻድቅ መኩሪያ በአጼ ልብነ ድንግል ላይ በዘዴ ስለተፈጠረባቸው ትረካ እንዲህ ሲሉ ጽፈዋል። አጼ ልብነ ድንግል ጦር አውርድ ብለው ባይሳሉ፣ የገዛ ግንባራቸውን በጥር ባይወጉ፣ ድሆችን ባይበድሉ፣ ትንባሆ ባይጠጡ ኖሮ ይህ ሁሉ የጦርነት መከራ በዘመናቸው አይደርስም ነበር ተብሎ በመላ የተለጠፈባቸው የታሪክ ገጽ ለዘለቄታው ከሀሳብም ከጽሑፍም ገጽ መሰረዝ ተገቢ ነው። ታሪክን በጥሞና ካጠናን የኢማሙ ዘመቻ ለዘመናት በሙስሊሙ ላይ የተፈጸመውን ጭፍጨፋ ለማስቀረትና የነጻነት ጥያቄ ለመመለስ ብሶት የወለደው እንቅስቃሴ መሆኑን እንረዳለን። ታሪኩን በዚህ ጽሑፍ ውስጥ እንዳየነው ከኢማሙ በፊት ሙስሊሞች የጥቃት ኢላማ ነበሩ። ለመናገር አዳጋች የሆነ እልቂትን አስተናግደዋል። የሰሜኑ የክርስቲያኑ መንግስት በነጻ የሙስሊም መንግስታት ላይ ተደጋጋሚ ወረራ ሲፈጽሙ ኖረዋል። ሰሜኖቹ ነበሩ ወደ ደቡብ እየዘመቱ ሲወሩ የነበሩት። ምክንያቱም ክርስቲያኖቹ ሊገዙ የተፈጠሩ ሌላው ተረግጦ ሊገዛ የተፈጠረ አድርገው የመቁጠር ከንቱ እምነት ስለነበራቸው ነው። አንዳንድ ጸሐፊዎችም ይህንን ሐሳብ በተዘዋዋሪ ለሙስሊሙ ሊግቱት ሞክረዋል። በሙስሊሞች ላይ የተዘመተበት ምክንያቱ አንገዛም አንገብርም ስላሉ እንደሆነ ጽፈዋል። በተቃራኒው ከደቡብ ወደ ሰሜን ዘምቶ ካልገዛኋችሁ ያለ አልነበረም። ጸሐፊዎቻችን ግን የአክራሪ ክርስቲያን መሪዎችን የዘመናት ጭቆና፣ ጅምላ ጭፍጨፋና ወረራን ለማስረሳት ጥረዋል። የማሙን አመፃና መልሶ የማጥቃት ዘመቻ ጎላ ብሎ እንዲጮህ አድርገው የተሳሳተ ግንዛቤን ፈጥረዋል። እስላምና ሙስሊሙ ሲታሰቡ ግራኝ እንዲያድርጎ የሚለው የነገሮች ሁሉ መነሻ ተደርጎ ሊወሰድ በቃም። በዚህም የታሪካችን ተራኪዎች ሙስሊሙ ለሀገሪቱ ስጋት ሆኖ እንዲታይ ማድረግ ችለዋል። Thank you.